السلام عليكم ورحمة وبركاته حياكم الله وبارك فيكم يسمع العارف الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين اللهم ارنا الحق حقا وارزقنا اتباعه وارنا الباطل باطلا وارزقنا اجتنابه برحمتك يا ارحم الراحمين ከዚህ በመቀጠል ክቡራና ክቡራት እንኳንም ለዛሬው ቀን አደረሰን እላለሁኝ የዛሬው ደርሳችን ከቡሉጉል መራም من ادله الاحكام ሐዲስ ቁጥር 93 ሲሆን ርዕሳችን በቡል ጉስሊ وحكم الجنوب የሚለው ላይ ኢንሻአላህ من يقرأ المثنى فليتفضل مشكورا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وعليكم السلام ورحمة بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه باب الغسل وحكم الجنب عن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم الماء من الماء رواه المسلم واصله في البخاري جزاك الله خيرا باب الغسل سلا تطبت يمي نو غسل <clears throat> يعني الفعل غسل بالنقزي تكبارو معناته سلا تطبت ميبالو نجر يميجلص نو شرعا غسل ማለት استعمال الماء في جميع البدن ሁሉም ሰውነታችን ላይ ውሃ ማስነካት ወይም በውሃ ማጠብ ምን ይባላል غسل ይባላል على وجه مخصوص ማለት ነው ለየት ባለ መልኩ ሙሉ ሰውነት ውሃ ማስነካት غسل ይባላል ይሄ ደግሞ ثابت بالكتاب والسنه والاجماع በቁርአንም በሐዲስም በዑለማዎች አንድነት ድምጽም የጸደቀ ነው ሰዎች መታጠብ የሚባል ነገር እንዳለባቸው ቁርአኑ ነግሯል ወይን ኩንቱም ጁኑበን ፈጠሃሩ ጀናባ ከሆናችሁ ተጸዳዱ በማለት ቁርአን አዟል ሐዲሱም አሁን ዘው የምንቀራው ሐዲስ ሊመጣ ነው ኢጅማዑም اجمع العلماء على ان الجنابه تحل جميع البدن ጀናባ የሚባለው ነገር ያው እንግዲህ በግንኙነት ሊኖር ይችላል ያለ ግንኙነት በህልምም ሊሆን ይችላል ሁሉ ሰውነት ላይ እንደሚሰፍር ጀናባ የሚባለው ነገር ስለዚህ ሁሉን ሰውነታችን ማዳረስ እንዳለብን ኢጅማዕ አለ ተብሏል ተጥበስ ሲነሳ እንግዲህ ወሁክሚል ጁኑቢ ወባቡ ሁክሚል ጁኑቢ ማለት ነው ስለ ጀናብተኛ ብያኔዎችም ወይም ብያኔም የሚገልጽ ነው ጁኑብ የተባለበት ለምንድነው ጁኑብ ትርጉሙ መራቅ ማለት ነበረ ስለዚህ ጀናባ የሆነው ሰው የጁኑብ የተባለበት ምክንያቱ لانه يجتنب بعض العبادات وبعض الامكنه አንዳንድ ቦታዎችን መራቅ አለበት እንደ መስጊድ ያለ እንዲሁም ከፊል ዒባዳዎችን መራቅ ስላለበት ነው ጀናባ የሆነ ሰው ቁርአን አይቀር ጀናባ የሆነ ሰው አይሰግድም ከነዚህ ነገሮች ይከረካል ለምሳሌ ማለት ነው ስለዚህ ጁኑብ የሚለው ስያሜ ተሰጠው ይላሉ ወላ ጁኑበን ኢላ ዓቢር ሰቢልን حتى تغتسلوا የሚለው ቁርአንም ይሄን የሚያመለክተው ማለት ነው ከጀናባ መታጠብ ትዕዛዝ መጥቶበታል ግዴታ ነው ግዴታ ነው ባይሆን ግዴታነቱ ምንድነው ያው ሶላት ለመስገድ ማም ከተፈለገ ማለት ነው ያው ሶላት መስገድ አለብን ምናልባት ዙሁር ላይ ጀናባ ሆኖ እስከ አሱር መቆየት ሊቻል ይችላል ግን ያን ጊዜ ማለት ያን ሶላት ማሳለፍ አይቻልም መታጠብ አለበት ማለት ነው እሺ እንግዲህ ያው ሐዲስ ወደፊት ስለሚመጣ እንየው عن ابي سعيد الخدري رضي الله عنه ስራቸውን አላህ Subhanahu Wa Ta'ala ይውደድላቸውና አቡ ሰዒድ الخدري በመባል የሚታወቁ ታላቁ ሱሐቢ انه قال አቡ ሰዒድ الخدري አሉ ምን አሉ قال رسول الله صلى الله عليه وسلم የአላህ Subhanahu Wa Ta'ala መልእክተኛ አሉ ይሉናል አልማኡ ሚን አልማኢ አልማኡ የመጀመሪያው ውሃ ማለት ነው ሚን አልማኢ ከውሃ ነው አሉ አሁን ይሄ ዝም ብሎ ትርጉሙ ይገባችኋል አይገባም አልማኡ ውሃ ሚን አልማኢ ከውሃ ነው ምን ማለት የተፈለገው ኢነማ يجب الغسل ማለት ነው ትጥበት ግዴታ የሚሆነው اذا خرج منه الماء እንደማለት ነው ውሃ ሲወጣው ነው ፈሳሽ ነገር ሲኖረው ነው ማለት ነው አንድ ሰው ጀናባ ሆኖ መታጠብ ግድ ነው የሚባለው ፈሳሽ ካለው ነው ፈሳሽ ከለለስ የመታጠብ ግዴታነት የለም ማለት ነው አልማኡ من الماء ሙብተዳና ኸበር ነው ይላሉ የአረበኛ ቋንቋ ተናጋሪዎች ነገሩ ደግሞ አንድ ሆነ ሁለቱም ውሃ ሆነ ፈልማኡል አወሉ የመጀመሪያው ውሃ የተባለው አልማኡ የሚለው ማኡል ኢግቲሳል የመታጠብ ውሃ የሚኖረው ወይም ግዴታ የሚሆነው من الماء ማለት من المني النازل دفقا بلذة። مني ሲፈስ ነው ያ مني ተፈናጥሮ ሲወጣ ያውም ከእርካታ ጋር ሲሆን እያለን ነው ይሄ አገላለጹ ራሱ ልዩ ነገር አለው በደም ከተከታተላችሁት አንድ ሰው ጀናባ ሆኖ ገላውን ታጥቦ ካበቃ በኋላ የፊቱ ቅሪት ቢፈስ መታጠብ ይወጅበታል አይወጅብበትም ለምን ከተባለ በመፈናጠር አልመጣም አንድ ሁለተኛ በስሜት አልመጣም ዝም ብሎ ቅርተው መንገድ ላይ ይቀር የመጣው ማለት ነው በስሜት ሲወጣ ነው አለዛማ ሽንት ነጃሳ ነበርኩ እንኳን ማን ይጧራው ማለት ነው መታጠብ ግዴታ አይሆንም ስለዚህ በመፈናጠርና በስሜት ፈሳሽ ነገር ከመጣ ነው ትጥበት ግዴታ የሚሆነው ረዋሁ ሙስሊም ሙስሊም ዘግበውታል ወአስሉሁ መሰረቱ ወይም ፍሬ ሐሳብ የዚህ ሐዲስ ፊል ቡኻሪ ቡኻሪ ውስጥ ይገኛል አገላለጹ ቅንብሩ ግን በዚህ መልኩ አይደለም ለየት ባለ ማለት ነው طيب خلق من ماء دافق الى الله የሰው ልጅ እንዴት ተፈጠረ የሚለው ሲገልጽ خلق من ماء دافق ከሚፈናጠር ውሃን የተፈጠረው ከመንይ ለማለት ነው በስሜ ሲወጣ በመፈናጠር ነው طيب ሐዲስ አሁን የሚያሳየው ምንድነው ጀናባ የሆነ ሰው መታጠብ ግዴታ ነው ጀናባ ሆነ የሚባለው ደግሞ ሲያፈስ ብቻ ነው በግንኙነቱም ጊዜ ሆነ በህልሙም ጊዜ ሆነ ማለት ነው ፈሳሽ ሲኖረው ነው ያለ ግንኙነት ጀናባ ሆኖ ፈሳሽ ከሌለው አሁንም አይወጅበትም አዎ ትክክል ነው ሐዲሱ ነገር ግን ግንኙነት አድርጎ ፈሳሽ ባይኖረው ይሄ ሐዲስ አሁን በዚህ ሐዲስ መሰረት መታጠብ ግዴታነትን ያሳያል አያሳይም ነገር ግን ይሄ ሐዲስ ተሽሯል ሐዲሱ ሷሂህ ነው በጊዜው ትክክለኛም ነው ኋላ ላይ ግን ሌላ ሐዲስ መጥቷል አንዘለ አውለም ينزل አውለም ينزل የሚለው ማለት ነው አሁን ይሄ አልማው ምን الماء ማለት ካላፈሰሰ ወይም ፈሳሽ ነገር ካልወጣው መታጠብ የለበትም እሱ ሲኖሩ መታጠብ ግን ሆነው እያለን ነው ኋላ ላይ ግን ነብዩ አለይሂ ሰላቱ ወሰለም ይሄን ሐዲስ ለየት ባለ መልኩ አሁን የሚቀጥለው ሐዲስ ራሱ ያብራራዋል ማለት ነው ግንኙነት ካደረገ ባያፈስም መታጠብ እንዳለበት ስለዚህ አሁን በዚህ ሐዲስ መሰረት ግን الا من انزال الماء الذي هو المني وانه لم ينزل فلا غسل عليه من الجنابه ፈሳሽ ከሌለ መታጠብ ግዴታ አይሆንበትም የሚለው ነው የሚሰጠን ይሄ ሐዲስ ማለት ነው ሌላ ቦታ ላይ انما الماء من الماء የሚል ማለት الماء من الماء በሚለው ቦታ انما الماء من الماء የመታጠብ ውሃ ግዴታ የሚሆነው ከፈሳሽ መኒ ሲመጣ ሲገኝ ነው ማለት እሱ ሲመጣ ነው ብለዋል እሺ ተጥበታውን ግዴታ መሆን ሲገልጽልን ፈግፍጎ ማጠብስ እንደ ውሃ ማፍሰስ ብቻ ነው የሚጠበቀው ወይስ መፈግፈጉም ግዴታ ይሆናል ወይ የሚለውንም ዑለማዎች እዚህ ጋር ያነሳሉ በጀናባ ላይ መፈግፈግና ደልክ ማድረግ ዋጅብ አይደለም ወስል የሚለው አያካትተውም ሰውነቱ ሙሉ ውሃ ካደረሰ አሽቶ ማጠብ አይገደድም ማለት ነው ግዴታ አይሆንበትም ማለት ነው ቢፈገፍገው ችግር የለውም ግን አይገደድም ለማለት ነው ወይም ሱና ነው መፈግፈጉን እንላለን እንጂ ግዴታ ነው አንልም طيب አንድ ሰው ጀናባ ሲሆን መታጠብ ያስፈልገው ለምንድን ነው አንል በደን ይላሉ አንድ ሰው ጀናባ ሲሆን ወንድም ሆነ ሴት بعد الجنس በኋላ በተለይ ይላሉ የሆነ ዲክመት ነገር መድከም ነገር ይታይበታል አንድ ሰው ያው ፈሳሽ ከፈሰሰው በኋላ የመድከም ሁኔታ ይታይበታል መታጠብ ደግሞ ሙላው ሰውነቱን ሲታጠበው ደግሞ يعيد اليه نشاطه وحيويته وقوته ይላል ጥንክርናውን ጉልበቱን ሞራሉን ይመልስለታል ነው ስለሚመልስለት ነው ወላሁ ለጢፉን ቢዒባዲ አላህ በባሮቹ አዛይ ጌታ ነው ከማዘኑም የተነሳ ነው ግንኙነት አድርገው ወይም ጀናባ ሆነው ድክመት በሚሰማቸው ሰዓት ያ መላው ሰውነታቸው ኃይላቸው እንዲመለስላቸው መታጠብ ይኖርባቸዋል ብሎ اندي ህክምና ነው يسطن እንጂ እኛን ለማስቸገር አይደለም ነብዩም አለይሂ ሰላቱ ወሰለም ሌላ ቦታ ላይ ከግንት በኋላ አንድ የግንኙነት አድርጎ ከዛ መታጠብ ወይም ውዶ ማድረግ ሲገልጹ فانه انشط للوضوء للعود ያሉ አንድ ሰው ግንኙነት ፈጽሞ ውዶ ካደረገ ለመድገም ሞራል ይሰጠዋልና ነው የሚል ابن خزيمه ابن حبان حاكم የዘገቡት ሐዲስ አለ ስለዚህ መላው ሰውነታችንን እንድንታጠብ ግዴታ የሆነበት ለኛው ጥቅም ሲባል እንጂ ለሌላ እንዳልሆነ ነው የጠፋውን ድክመታችንን ለመተካት ነው ማለት ነው ሱብሃነ አጂብ የሆነ ነገር ነው ያላ ቀጥሉ السلام عليكم وبركاته استاذ يا مرحبا እንኳን ደህና መጡ وعن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم إذا جلس أحدكم بين شعابها الأربع ثم جهدها فقد وجب الغسل متفق عليه وزاد مسلم وإن لم ينزل جزاك الله خير طيب وعن ابي هريره كابو هريره تزرو يعني ابي هريره ማለት ነው انه قال እሳቸው አሉ አቡ ሁረይራ قال رسول الله صلى الله عليه وسلم يا الله መልእክተኛ አሉ የሚቀጥለውን ተናገሩ ይሉናል اذا جلس بين شعابها الاربع ለኛ كتابه اذا جلس احدكم ካለ ያው ለወንዶች ነው አንዳችሁ ከተቀመጠ ማለት ነው اذا جلس ከተቀመጠ ወይም በሚቀመጥ ጊዜ بين شعابها الاربع በአራት ቀንዘሎቿ ሹዓብ ማለት ቀንዘል ማለት ነው ያው ሁለት እግሮች ሁለት እጆችን ከማየት አንፃር አካላችን ያው ቋሚው አካላችን አለ አይደል እጅና እግሮቻችን በማየት እንደ ቀንዘል ወስዶት ማለት ነው በይነ ሹዓቢሃ አልአርባ በአራት ቀንዘሎቿ መሃል ከተቀመጠና ثم جهادها ከዛም ከታገላት ወንዱ ሴቷን ማለት ነው فقد وجب الغسل ትጥበት ግዴታ ሆኗል አሁን ከታገላት ብቻ ነው ያለው ትጥበት ግዴታ ነው አለ አሁን እዚህ ጋር የቅድሙን ሐዲስ ያፈርሰዋል አያፈርሰውም ፈሳሽ ካለ ነው ከሌለ ነው ባይኖርም ነው የሚለው አሻሚ ሆን ነበረ متفقون عليه ቡኻሪ ሙስሊም ወዛደ ሙስሊሙን ሙስሊም ቃል ወኢለም ينزل ምትለውን ጨምሯል ከሐዲሱ ላይ ወኢለም ይንዝል ባያወርድም ወይም ባያፈስም ማለት ነው ፈሳሽ ነገር ባይኖረውም በአራት ቀንዘሎቿ መሃል ገብቶ ከታገላት መታጠብ ግዴታ ነው በሱ አይደለም በሁለታቸው ማለት ነው እዚህ ጋር ያው ግንኙነት የሚለውን ነገር በትክክል አይጠቀሙትም ቁርአንም ሲያገላለጹ የሐዲስ ማገላለጽ እንደዛው ነው ዳር ዳር ነው የሚሄዱት ያው እንቅጭ ነው አይናገሩም ይሄ እንግዲህ ለኛም በአንድ በኩል ትምህርት ነው እንዲህ ያሉ ነገሮች በግልጽ ባይነገሩ ይሻላል ማለት ነው ሐሳቡን ከተረዳነና ከገባን እንዲሁ ማለፍ እንደሚቻል ነው የሚያሳየው አሁን በአራት ቀን ዘው ከገባ ያ ከሚያታ ግን ካደረገ ያለቀ ጉዳይ ነበር አላየሃል ይሄ ነገር ከተከሰተ ፈሳሽ ቢኖርም ባይኖርም መታጠብ ግዴታ ይሆናል ماشي እዚህ ጋር አሽዓብ አርባ የተባለው የሴትየዋ ሁለት እግሮችና ሁለት እጆች ናቸው ብያቸዋለሁ ከተቀመጠ የሚለው ደግሞ ያው እንግዲህ የግንኙነት አይነቶች ሰፊ ናቸው ይሄን አላሰምራችሁም ኪታብ ኪታቡን ብቻ ማሰምራችሁ ስለዚህ ከዛ መካከል አንዱ ጁሉስ ነው መቀመጥ መሆኑን ለመጠቆምም ነው የሚል ነገር አለ وجلوس الرجل بينها اثناء الجماع هي اليق صفه من صفات الجماع ከግንኙነት አይነቶች አመች የሚባለው አንዱ ነው ሌሎችም ከመፈቀዳቸው ጋራ የሚል ነው የሚያስቀምጠው እንግዲህ ሌላው ያው ثم جهادها የሚለው ዝም ብሎ የላይ የውጭ ትግል ብቻ ሳይሆን ግንኙነት ፈጽሞ ማለት ነው ስለዚህ ምንድነው የምንለው አንድ ሰው ጀናባ ለመታጠብ ግዴታ የሚሆንበት መቼ ነው ያው ሁለት ግርዛት በሚገናኝበት ሰዓት ነው اذا ادخل الحشفه ያው የግርዛት ቦታ ከገባ ግዴታ ይሆናል ነው التقاء الختانين የሚለው እንደውም ሁለት ግርዛት የሚለው ነገር ሴትም ትገረዛለች የሚለውንም ይጠቁማል ይላል እዚህ ጋር ሴትም ትገረዛለች ባይሆን መገረዟ ዋጅብ አይደለም እንደ ሸሪዓ አንዳንዶች ነው መክረማ ነው ክብር ነው ልቅና ነው ነው የሚሉት ነብዩ መሐመድ ሰለላሁ አንድ ቡኻሪ ያለው ነገር ምንድነው አንድ ገራዝ ሴት ነበረች ትገርዝ ነበርና አትግጁ ብለዋታ ሴት የምትገርዝ ማለት ነው ይሄ ያው ሱናንት መኖሩን ያሳያል ለወንዱ ነው ዋጅብ የሚሉት ለወንድሙም ዋጅብ የሚሆነው መቼ ነው አቅመ አዳም ሲደርስ ነው ማለት በልጅነቱ አይደለም የሚሆነው በልጅነት መገረዝ ጥሩ ነው ግን ግዴታ የሚሆነው ለሶላት ብቁ ሲሆን ነው ሙከለፍ ሲሆን ነው ችግሩም ያለው እዛ ላይ ስለሆነ ለንጽህና ማለት ነው طيب አላየሃል ተጥበት የሚወጅበው በማፍሰስ ሳይሆን ብልት ከብልት ሲገባ ነው ማለት ነው ስለዚህ የዚህ ሐዲስ መንጡቅ الحديث ይሄ ሐዲስ የተነገረው ያሁኑ ሐዲስ የቅድሙን ሐዲስ ይሽረዋል انما الماء من الماء ወይም الماء من الماء የሚለውን ይሄ ያፈርሰዋል ማለት ነው ካላፈሰሱ ግንኙነት ቢያደርጉም አይታጠቡም ነበር በፊት ኋላ ላይ ግን በፊት እንደ ሩክሷ ነው በሚጠቀሙት አቅልሎላቸው ነበር ኋላ ላይ ግን መታጠብ አለ የሚል ቢያፈስም ባያፈስም መታጠብ አለ የሚል ይሄ ሐዲስ መጣ ማለት ነው ቁርአንም ወይም ጁኑበን ፈጠሃሩ የሚለው ነገር ጀናባ ከሆናችሁ ያው ግን ከፈጸማች ታጠቡ የሚለው ነገር ነው እና ጀናባ የሚለው ማሙ እንደሚሉት ለጅማዑ ነው ፈሳሽ ነገር ኖረም አልኖረም ወይም ኩን ጁኑበን የሚለው ቃል ግንኙነት መፈጸም ነው የሚያሳየውና ይሄን ሐዲስ ይደግፋል ይላሉ ፈቀድ ወጀበ ፋይቱ ምንድናት እዚህ ጋር اذا جلس بين شعابها الاربع ثم جهادها فقد وجب الغسل የምትልፋለች እዚህ ጋር ፋይቱ በአረበኛው ቋንቋ ተአቂብያ ፋውን ተአቂብያ ይሏታል ወዳውን ማስከተል ያለብን ተጥበትን እንደሆነ ያሳያል ወዳውን فعل تعقيبيه ማለት ማስከተል ማለት ነው ስለዚህ ምን አሉ فقد وجب الغسل የሚለው እዚህ ጋር ዲላላ አለው ማመላከት አለው ምን على انه ليس على الفور ቀጥሎ ከዛ በኋላ ከግንኙነት በኋላ ቀጥሎ የሚጠበቅበት መታጠብ ነው ማለትን ያሳያል ግን ወዳውኑ ነው ቢቆይስ ሌሎች የሚያብራሩ ሐዲሶች ስላሉ ሶላት ካልመጣ ማቆየት ይቻላል ግን ቢያንስ እንኳን ውዱ አድርጎ መተኛ ከፈለገ ከጀናባ በኋላ ሳይታጠብ ውዱ ቢያንስ ያድርግ የሚል ነገርም ይመጣል ሐዲስ ኢንሻአላህ ቀጥሉ بسم الله الرحمن الرحيم وعن أم سلمة رضي الله أن أم سليم وهي امرأة أبي طلحة قالت يا رسول الله إن الله لا يستحي من الحق فهل على فهل على المرأة الغسل إذا احتلمت قال نعم إذا رأيت الماء الحديث متفق عليه وعن أم سلمة كأم سلمة تزقب ما أنت أم سلمة أم سلمة له؟ የማን ሚስት ትመስላችኋለች የረሱል ሰለላሁ ዐለይሂ ወሰለም እሺ ባሏ አቡ ሰለማ ይባል ነበር የድሮ ባሏ የልጆቹ አባት እሱ ከሞተ በኋላ ነብዩ አለይሂ ሰላቱ ወሰለም አግብተዋታል ያው መጠሪያው ኡሙ ሰለማ ነው ግን ምን ኡማሃት ሙእሚኒን ያማኞች እናቶች ከሚባሉት አንዷ ነች አነ ኡመ ሱለይሚን አለች ሷሪ ሙስተወራ ኡሙ ሱለይም የተባለችው እዚህ ጋር አነ ኡሚ እንዳትያተ አነ ኡመ ነው የሚነበበው አነ ኡመ ሱለይሚን ኡመ ሱለይም የተባለችው ወይም ራሱ አቢ ጦልሃ ያቡ ጦልሃ ሚስት ነች ማለት ነው ምራት ማዘ ቦታ የተፈለገው ወጀቱ አቢ ጦልሃ ማለት ነው ለአነስ ደግሞ እናቱ ነች ለአነስ ኢብኑ ማሊክ እናት ነች ከአቡ ጦልሃ ይወለድም እሱ ይላል طيب قالت يا رسول الله አንቱ የአላህ መልእክተኛ ሆይ አለቻቸው ኡሙ ሱለይም ان الله الله لا يستحي من الحق እውነትን ከመናገር እውነትን ፍርጥ ከማድረግ አይናፋርነት አይዘውም አፍሮ የሚተው ነገር የለም መቼም ታውቃለሁ ቁርአን ያልዘረዘረው ነገር የለም በግልጽ ነው የሚያስቀምጠው ማንኛውም ነገር ይሄ ያሳፍራል ያሳፍር የሚባል ነገር እዲል ላይ የለም ስለዚህ የማቷ ምንድነው እኔም የማፍርበት ነገር የለኝም አላህ ማያፍረውን ሐቅን ለመግለጽ ካላፈረ እኔም ሐቅን ግልጽ አገ ከመጠየቅ ወደ ኋላ ለማልፈራም ለማለት ነው ስለዚህ ፈሃል على المرአቲ በሴት ላይ አለ እንዴ الغسل መታጠብ اذا احتلمت احتلام በሆነ ጊዜ ማለት ያው ከወንድ ጋር የተገናኘሽ መስሏት ካደረችና ፈሳሽ ከመጣ መታጠብ አለባት ያው ቃሉ የሚሰጠው እንደው ግንኙነት ያደረገች ከመሰላት በኋላ መታጠብ አለባት ወይ ግዴታ ነው ወይ ነው ጥያቄው የረሱል አለይሂ ሰላቱ ወሰለም ምንድነው አዎ ነው ነዓም አዎ አለባት ነው ባይሆን اذا رات الماء اذا رات الماء ፈሳሽ ነገር ካየች ነው ባይሆን ፈሳሽ ነገር ካላየችስ አይወጅባትም ነው እዚህ ጋር ቃላቶችን ለይታችሁ ማወቅ ይጠበቅባችኋል እቅድሙ ላይ ጀናባ የሚለው በግንኙነት የሆነው ነው ጀናባ ጅኑብ የሚለው ብዙ ጊዜ እህትላም የሚባለው ደግሞ በህልም የሆነው ነው በህልም ወንድም ከሆነ ከሴት ጋር የተገናኘ መስሎት ሴትም ከሆነች ከወንድ ጋር የተገናኘች መስሏት ካደረች ከዚያም ፈሳሽ ከተገኘ መታጠብ ግዴታ ነው ሴትም ብትሆን ወንድማች ማያጠያይቅም الحديث ማለት اقرا الحديث الى اخره ማለት ነው ሐዲሱን እስከ መጨረሻው አንብቢው ወይም አንብበው ማለት ነው اقرا الحديث الى اخره እስከ መጨረሻው ሐዲሱን አንብበው እያለ ነው እዚህ ጋር ተቆርጧል ሐዲሱ ማለት ነው ተቆርጧል ሙሉ አልመጣም متفقون عليه ቡኻሪና ሙስሊም የዘገቡት ሐዲስ ነው ሐዲሱ ስለዚህ اذا رات الماء ይሄን ሲለን ليس عليها غسل حتى تنزل كما ينزل الرجل የሚል ابن ماجه ዘገቡታል ሌላ በሴት ላይ ትጥበት አይኖርባትም حتى تنزل እስከምታፈስ ድረሳ كما ينزل الرجل ወንዱ እንደሚያፈስ ሁሉ እሷም ስታፈስ እንጂ ካላፈሰሰ ጀና እንትን ትጥበት የለባትም ነው አሁን ካፈሰሰ ካላፈሰሰ የሚባለው ወይም ካፈሰሰ ካላፈሰሰ የምንለው በህልም ለሆነው ነው በሐይቃ ለሆነውስ ያው ግንኙነት ከተፈጸመ ትጥበት በሁለቱም ላይ ግዴታ ነው ነው አንዳንድ ጃሂሎች የነካኝ አጥባለሁ እንጂ ደግሞ ሌላው ምን ብዬ ማጠው የሚሉ ጃሂሎች ያጋጥማል እነሱ ያው ለነጃሳ ለነጃሳ ነጃሳ ስለሆነ ብቻ የሚታጠብ እየመሰላቸው ነው ግን አላህ የሚያዘው ረሱል አለይሂ ሰላቱ ወሰለም የሚያዙት ነገር ለኛው ለራሳችን ጠቃሚ ስለሆነ ነው በጣም ከሚገርማችሁ ይሄ መን የሚባለው ነገር በግንኙነት ሰዓት ከሁሉ ሰውነታችን እንደሚመጣ ነው የሚገለጸው ከሁሉም አካላችን ያን ጊዜ ሰውየው በሚረካ ሴትየው በመስረካ ሰዓት እንዲያ ትደክማለች ከሁሉም ሰውነት ተመዞ ስለሚወጣ ማለት ነው ያን ጊዜ ድክመት ይመጣል ያን ድክመት ለማንሳት ነው ይላሉ ተጥበተ ግድታ ይሆነው እንጂ አልይ እንደሚሉት ሸሪዓ በግምት ቢሆን ኑሮ በራሳችን አእምሮ የምንጓዝ ሆነ ቢሆን ኑሮ መንይ ሲወጣ ሳይሆን መታጠብ የነበረብን ሽንት ሲወጣ ነው አሉ መንይ ጦሃራ ነው ሽንት ግን ነጃሳነቱ ምንም አያጠራጥርም خلاف እንኳን የለው ስለዚህ ነጃሳው ሲወጣ በመታጠብ የነበረብን እንደኛ ቢሆን ግን አላህ የሚያዘን ረሱል አለይሂ ሰላቱ ወሰለም የሚነግሩት ነገር ኢባዳ ነው ያን የተባልነው ነገር ብቻ መፈጸም ነው ምክንያቱን አወቅነውም አላወቅነውም ይላሉ እዚህ ሐዲስ ላይ ሴት ልጅም እንደ ወንድ በህልሟ የሚከሰቱ ነገሮች እንዳሉ ነው የሚያሳየው አመለየተ ጅንስያ በመናሟ ሊመጣ ይችላል ከማ የተخيل الرجل نفس الشيء ይሄን ጉዳይ ራሱ ወንዱ እንደሚያስበው ሁሉ ማለት ነው ከዚያም ከህልሙም ደግሞ ፈሳሽ ነገር ሊኖር ይችላል ሴትም ብትሆን ማለት ነው አንዳንድ ሴቶች የለንም ቢከራከሩም አሉ እዚህም ሀዲስ ላይ አሁን አሳጥሮት ነው እንጂ ደግሞ ከመቼ ወዲህ ነው ሴት ልጅ ፈሳሽ አላት ብላ ጥያቄ አንስታለሽ ሙሰልማ ራሷ ማለት ነው እንደው አዋረርሽን ጨርሰሽ እንደው እንዲህ ያህል ጥያቄ ትጠይቃለሽ እንዴ ብላ እሷንም ትንሽ ነካ አድርጋ ለመሆኑ ደግሞ ሴት ከየት ፈሳሽ አላት ብላ ለመጠየቅ ሞከራለች እና ከየት መጥቶ ነው አንዳንድ ልጆች እናታቸው መስለው የሚወለዱት ከየት የመጡ ይመስልሻል ብሎ ነብዩ አለይሂ ሰላቱ ወሰለም እንደመለሱላትም ይገልጻል ሐዲሱ ሌላ ቦታ ላይ ማለት ነው ስለዚህ የሴት ፈሳሽና የወንድ ፈሳሽ ሲቀላቀል ያው የሚፈጠረው ይፈጠራል የሴቷ ከበዛ መልኩ ወደ ሴት ይሄዳል የሚል ነገር ነው የወንዱም ከሆነ እንደዛው ስለዚህ ሴት እንደ ወንድ እንደሚያፈስ ሴትም ታፈሳለች የሚለው ነገር ነው ፈልጀኒኑ ይውለዱ ሚን ኑጥፈተይ الرجل والمرأه ከወንድየውም ከሴቷም ነው ለዚህም አላህ ቁርአን ላይ ጠቅሷል ምን ብሎ ኢና خلقنا الانسان من نطفه አምሻጅን ይላል ቅልቅል ከሆነ ነው የሚለው ቅልቅልነቱ ከአንድ ቦታ ነው የመጣ ቅልቅል ይባላል እንዴ ከሁለት ሲቀየጥ ነው ቅልቅል የሚባለው ማለት ነው ومن نطفتها ከፈሳሿማ የተነሳ የኩኑ شبه الولد بها ልጅ እናቱን መስሎ ይወለዳል ነው አይናፋርነት በተለይ ሴቶች ላይ ጥሩ ነው ይባላል ለወንዶችም ቢሆን አልሐያኡ ሚን الإيمان ተብሏል በሐዲስ ነግሯል ነገር ግን ሀያ ማለት እውነትን ነገር ጠይቆ ከመረዳት ጥሩን ነገር ከመስራት የሚከለክል ከሆነ ሀያ አይደለም ያ ከእውነት ያልከለከለ ሐቅን ከመፈጸም ወደ ኋላ ያላስባለ ሲሆን ነው አይናፋርነት የሚፈለገው ማለት ነው እዚሁ ላይ እንደውም አይሻ አንድ የምትናገረው ነገር አለ ኒዕመ ኒሳኡ ኒሳኡ አንሳር ሴት ማለት የመዲና ሴቶች ናቸው በጣም ደስ ይላሉ ለምን ሲሏት ለም يمنعهن الحياء من التفقه في الدين አይናፋርነት ይዟቸው እያፈሩ ማወቅ ያለባቸው ነገር ለመጠየቅ አፍረው የሚተውት ነገር የላቸውም ግልጹን ተናግረው ግልጹን ዕውቀት ያገኛሉ ይከስባሉ አለች ሌላው እንደው አንድ ሰው የሆነ መጠየቅም ሲፈልግ የሆነ ማናገር ሲፈልግ መግቢያ መጠቀም መንደርደሪያ ነገር ያስፈልጋል ኡሙ ሰለማው ዝም ብላ ብርግ ብላ ሴት ህልም በህልሟን ትካይሽ እንዴት ነው አላለችም ኢነላሃ ላ يستحي من الحق የሚለውን አስቀመጠችና ምን ማለት እንደፈለገች ግልጽ ነው እዚህ ቦታ ላይ በራዓተ እስትላል ተይልታል ዑለማዎች ከዚያ በኋላ ቁም ነገሩን ቁጭ አደረገችው ማለት ነው ጥያቄዋ ያላ ቀጥሉ وعن أنس رضي الله تعالى عنه قال قال رسول الله صلى الله عليه وسلم في امرأة ترى في منام في منامها ما ترى رجل قال تغتسل متفق عليه وزاد المسلم فقالت أم سلمة هل يكون هذا؟ قال نعم فمن أين يكون شاب شاب فمن أين يكون شابه متفق عليه እዚሁ እየመጣ ነው ስደክም ቆየሁት وعن انس كانس تزجب رضي الله عنه انه قال قال قال رسول الله صلى الله عليه وسلم يا الله ملكتኛ ተናገሩ في المرآتي ማለት في المرآتي ሴትን አስመልክተው ለማለት ነው حول المرآتي እንደ ማለት ነው በሴት ዙሪያ ተናገሩ ምን አይነት ሴት ናት ተራ في منامها በህልሟ የምታይ ስለሆነ ሴት ما يرى الرجل ነው ما ترى الرجل ሳይሆን ما يرى الرجل ما يرى الرجل ነበር ያው ባን ስንቀራው ما يرى الرجل ወንድ የሚያየውን ነገር በህልሟ ስለምታየው ሴት አስመልክተው ምናሉ ቃለ ተክተስሉ ትታጠባሉ ወንድ የሚያየውን አይነት እይታ ካየች ትታጠብለዋል አሉ ቡኻሪ ሙስሊም ተፈቁን አለ ወደ ሙስሊም ሙስሊም ጨምሯል እዚህ ቦታ ላይ فقالت ام سلمة ጥያቄውን ኡሙ ጦልሃ አንስታው ኡሙ ሱለይም ማለት ነው ኡሙ ሱለይም አንስታው እሳቸው ደግሞ መታጠብ አለባት አዎ ፈሳሽ ነገር ካላት ካሉ በኋላ فقالت ام سلمة ام سلمة አለች وهل يكون هذا ይሄ ነገር ይሆናል እንዴ ማለት ፈሳሽ ነገር ደግሞ አለ እንዴ እንዴ ማለት ነው ፈሳሽ ነገር አለ እንዴ قال نعم አዎ አሉ ነብዩ አለይሂ ሰላቱ ወሰለም ጨመሯት فمن اين يكون الشبه هذا የለም ብለሽ ካመንሽ ሴት ላይ ይሄ ነገር የለም ብለሽ ካመንሽ መመሳሰሉ ከየት መጣ ልጅ እናቱን መምሰል ከየት የመጣ ይመስልሻል ብለው አስተሳሰቧና ግንዛቤዋ የተሳሳተ መሆኑን በዚህ መልኩ አስረዷት ማለት ነው እሺ ኡሙ ሰለማ እውነት እንደው ያለውን ነገር የለለ ለማስመሰል ፈልገው ነው ወይስ እውነት የማያውቁ ሆነው ነው ይሄ ነገር የሚል ነገር ያመጣል አሁን የለም ብላችሁ የምታምኑ ሴቶች አላችሁ አይመስለኝም ለማንኛውም ሴቶች ሲባል ይለያያሉ ስለዚህ ኡሙ ሰለማ ምናልባት ከለላቸው ልትሆን ትችላለች መኖሯን ካላወቁት ልትሆን ትችላለች የሚለው ነገር የሚያነሱ ያው ወንዱም ቢሆን የተለያየ ነገር አለ ፈሳሽ የሚበዛ የማይበዛ አለ ሴትም ቢሆን እንደዛው ስለሚኖር ኡሙ ሰለማ አሁን ለመደባበቅ ብቻም ሳይሆን እንደው ባልጠየቅሽ ይሄን ነገር ለማለት ላነሳችሁ እንጂ ፈሳሽ መኖሩን ሐቂቃ ላታውቅ ትችላለች ላይኖራትም ይችላል አጋጣሚ ነው ግን ጥቅሉ ሴት ላይ የለም ብሎ መናገር አይቻልም فمن اين يكون الشبه اما الشبه في الولد فان الرجل اذا غشي المراه فسبقها ماؤه كان الشبه له واذا سبق ماؤها ካነ ሸበሁ ለሃ የሚል ደግሞ ሐዲስ አለ አሁንም መልክን በተመለከተ ልጅ ላይ ሰውየው ግንኙነት ሲያደርግ ሴቷን ከቀደማትና የሱ ፈሳሽ ቀድሞ ከገባ የዛ የሚፈጠረው ልጅ መልክ ወደ አባቱ ይሆናል ሰውየው እሷ ከቀደመችው ደግሞ የልጁ መልክ ወደ እናቱ ሆኖ ይገኛል የሚል ግልጽ የሆነ ሐዲስ አለ ሳይንሳችሁ ምን እንደሚል ደግሞ እናንተ ታውቃላችሁ ያው ዝሮ ዝሮ የሚፈጠርበት ማዳው ነገር ይወስነዋል እንደማለት ነው የሚያሳየው ትክክለኛው ሳይንስም ቢሆን ይሄን ይደግፋል የሚል ነገር ነው ሌሎችም አይቀበሉ አሉ እርግጥ ይሄን ነገር ይሄን የሚያመለክት ሌላ ማንዲ ሐዲስ አለ የሆነ ሰውዬ ሚስቱ የሆነ እሱን የማይመስል ልጅ ወልዳበት እና ትንሽ ግራ ገባውና ሰዎች ደግሞ ጥርጣሬ ያለባቸው ሌላ ሌላ መልክ ይዞ ከመጣ ልጁ አይ ስራዋንማ ሰርተዋለች የሚባል ነገር አለ በባህል ዝም ብሎ ስለዚህ ሚስቴን የጥቁር ልጅ ወለደች ብሎ ያቀርብላቸዋል አለይሂ ሰላቱ ወሰለም እሳቸው ደግሞ ሐሳቡ ገብቷቸዋል ቀጥታ ሳይመጡለት ግመሎች አሉ የሉህም ብለው ጠየቁት አለኝ ከለራቸው ምንድነው ነገራቸው እንዲህ አለ طيب ከነዛ ቀይ ከሆኑ ለምሳሌ እንደ ነጭ ነገር እንደ ዳልቻ ነገር አይወልዱም አንዳንድ ጊዜ አይፈጠርም አሉት ይፈጠራል አላቸው ሱራሱ ሐከመ ቢነፍሲሂ ስለዚህ አንተም ልጅ እንደዛው ነው አሉት ሁለታችሁ ቀይ ከሆናችሁ ጥቁር ከመጣ ሙምኪን ዘር ስቦት ሊሆን ይችላል ግመሎች ከየት መጣ ሲሉት ከላይ ከዘር የመጣ ሊሆን ይችላል ባቸው ነበረ ያ ከሆነ ያንተም ልጅ እንደዛው ነው ስለዚህ የሚስትን ስም ብለው ባጭሩ መለሱለት ይላል ነዛሁ ኢርቁን ከላይ የመጣ ማዳ በሰንሰለት የመጣ ነገር አያት ቅማንቶቹን መስሎ ሊፈጠርም ይችላል አንዳንድ ልጅ ማለት ነው በዚሁ መሰረት የመጣ ማለት ነው طيب ቀጥሉ አይሰማም ቅሩ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله يلا تم السلام لك إن شاء الله بسم الله والصلاة والسلام على رسول الله صلى الله عليه وسلم وعن وعن عائشة رضي الله عنها قالت كان النبي صلى الله عليه وسلم يغتسل من أربع من الجنابة ويوم الجمعة ومن الحجامة ومن الغسل الميت ومن غسل الميت رواه أبو داود وصححه ابن خزيمة طيب وعن عائشة روي عن عائشة كعائشة تزقب مالتنا أنها قالت عائشة عالج مالت كان رسول الله صلى الله عليه وسلم يا الله ملك ثانيا نبروا يغتسلوا يمتاتبوا من أربعين كارات نجر ትጥበትን ከሚያስወጅቡ ወይም ደግሞ ለትጥበት ምክንያት ከሚሆኑ መካከል ምን ምን ነው ቢባል ካን يغتسل من اربع ከአራት ነገር ይታጠቡ ነበር አንደኛ من الجنابه ያው ባልና ሚስት የሚደረገው ነገር ሲያደርጉ ይታጠቡ ነበር ሁለተኛ ወየውም الجمعه የጁሙአ ቀን غسل يوم الجمعه واجب على كل محترم የሚለው ግልጽ ሐዲስ አለ ለጁሙአ የሚታጠቡ ነበረ ሶስተኛ ومن الحجامه ከታገሙ በኋላ መታገምም ያው ደም እንደሚያፈስ አቃላችሁ ደም ሲፈስ ደግሞ ሰውየው ይደክማል አሁንም ድክመት ነገር ይከሳልና ነሻጥ ይሰጣልና ታጠቡ ታጠቡ ነበር ነው ይያልን ያለው ወሚስሊል መይቲ የሞተን ሰው ካጠቡ በኋላም ደግሞ እንደዚሁ ባለፈው ተሰውሱ ከሆነ ያው የሞተን አስከ ሰው አስያጠበ ሰው መታጠብ አለበት የሚለው ሐዲስ ያው ደካማ ቢሆንም አይተን ነበር አሁን ወሚን غسل الميت የሞተን ሰው ካጠበም በኋላ ካጠቡም በኋላ ይታጠቡ ነበረ ብሎናል ሐዲሱ ደካማ ነው رواه ابو داود وصححه ابن خزيمه ብለዋል ابن حجر ግን በጠቅላላ የሐዲስ ባለሙያዎች ሐዲሱን በደካማነት ያስቀመጡት ዙሮ ዙሮ ፍሬ ሐሳቡ ግን ያው ዘጋይቦቹ ደካማ ስለሆኑ ሐዲሱ ደካማ ነው ቢባልም የጀናባ ጉዳይ አያጠያይቅም የጁሙአ መታጠባቸው አያጠያይቅም ጉስለ መይትና እንግዲህ ሂጃማ ነው ትንሽ ኖረም አልኖረም የሚያሳይ ባይሆን ዋጅብ ነው አንልም እንጂ እኒህ ነገር ከፈጸሙ በኋላ ቢታጠቡ ያስኬዳል ማለት ሂጃማ ማለት ደምን ሚህጀም በሚባል ነገር ከሰውነት መሳብ ማለት ነው غسل غسل የሚል ነገር አለ غسل بفتح الغين تغسله بعد وفاته ከሞተ በኋላ የሚደረገው ትጥበት غسل ይባላል غاسل الميت የሞተን ሰው አጣቢ ለማለት غاسل ይባላል ያው ባለፈው እንዳልነው ያያሸ ሰውነቱን በእጁ የሚያገላብጠውና የሚያጥበው ማለት አጣቢ ስንል እሱ ነው እንጂ ውሃ የሚያቀብለውና የሚያፈሰው አጣቢ አይባልም ብለናል አላየሃል ሐዲሱ የሚያሳየው ለው ሶሐ ከነኚህ ከአራት ነገሮች መታጠብ እንዳለ ነው አንዱ ጀናባ ነው ይሄ በቁርአንም የመጣ ጉዳይ ነው አያጠያይቅም ወይም ኩንቱ ጁኑበን ፈጥሃሩ ነው ሁለተኛው ጁሙአ ቀን ነው ይሄም ኢጅማዕም አለው ባይሆን ሙስተሐብ ነው ዋጅብ ነው በማን ላይ ዋጅብ ይሆናል በማን ላይ ሱና ይሆናል የሚለው ነው እንጂ የሚያከራክረው መታጠብ መኖሩ ምንም አያጠያይቅም ሶስተኛው የሂጃማ ጉዳይ ነው ከሂጃማ በኋላ መታጠብ ሱና ነው ዋጅብ አይደለም አን ነብይ ሰለላሁ ዐለይሂ ወሰለም احتجم وصلى ولم يتوضا እንኳን ትጥበት አይደለም ታግመው ውዶ ሳያደርጉም ሰግደዋል የሚል ደግሞ ዛህር ሳለ ውዶ ማላጠፋም ማለት በዛ ካዚከ የፊት ውዶ ነበራቸው ታገሙ ውዶ ሳያደርጉም ሰግደዋል ነው ስለዚህ ታግሞ መታጠብ ዋጅብ አይደለም እንደሱና ግን አንዳንድ ጊዜ ቢጠቀሙት ይቻላል ነው የሞተ ሰው ካጠቡ በኋላ من غسل ميتا فاغتسل የሚል ያሳለፍነው የአቡ ሁረይራ ሐዲስ አለ ሐዲሱ ደካማን ቢሆን ማለት ነው ያው ብዙዎቹ በዚህ ዙሪያ ምንም የምናውቀው ሐዲስ የለም የሞተን ሰው ይታጠብ የሞተን ሰው ያጠበ ሰው ይታጠብ የሚል ነገር የምናውቀው ነገር የለም ይሄም ደካማ ነው የሚለው ነገር እንዳስቀመጡ ባለፈው አይተናል ስለዚህ ሞተን ሰው ታጥቦ ቢታጠብ የሚከለክል ነገርም የለውም ጥሩም ነው ጥሩነቱ አያጠያይቅም ግን ሰብቷል ያልሰበተም ተረጋግጦ ያልተረጋገጠም ከሳቸው መታጠብ የሚለው ምናቀው ነገር የለም እያለ ነው ቀጥሉ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وعن أبي هريرة رضي الله عنه في قصة ثمامة في قصة ثمامة بن أساد عندما أسلم وأمره النبي صلى الله عليه وسلم أن يغتسل رواه عبد الرزاق وأصله متفق عليه ايوه አሁን አራት አሳልፈናል ለመታጠብ ለመታጠብ ምክንያት የሚሆኑ ነገሮች አሁን ደግሞ አምስተኛ የነገረን የፈለገው በዛ ሐዲስ ማለት ነው ዋና ابي هريره ከሳቸው ተዘገበ رضي الله عنه في قص في قصه ثمامه ابن اوثال ሱማማ በፋ ነው ሱማማ ኢብኑ ኡሳል የሚባል ሰው ነበረ መጀመሪያው ካፊር ነው ጦርነት የው ሙስሊሞቹ ማርከውት መጡ መጣ ተማርኮ እስረኛ ሆኖ የመጣው የጦር እስረኛ ሆኖ ማለት ነው አመተው መስጂዱ መዲናው መስጂድ ውስጥ ነው ያሰሩት ኢማሙ ቡኻሪ መስጊድ ውስጥ ጥፋተኛ ወይም ደግሞ ወንጀለኛ ማሰር ይፈቀዳል ብለው ይሄን እንደመረጃ መጣ እና እዛ ብዙ ቂስ አለው በየጊዜው ጠይቁት እንዴት ነህ ይታያል እያሉ ረሱል አለይሂ ሰላም ያናገሩት ነበር እና እሱ ትንሽ ይፎክር ነበር ይባላል እዛ ውስጥ ነው ገና ኃይሉ አልበረደም ታስሮ ማለት ነው ሰው እጅ ገብቶ ምን ብትገሉኝም ደመላሽ አለኝ ብትገሉኝም ደመላሽ አለኝ አይ አራን ልቀቀው ብላሽ ከለቀቃችሁኝም ትልቅ ውለታ ዋላችሁ ይባላል እያለ ይናገር ነበርና ጥቂት አዩትና ነብዩ አለይሂ ሰላቱ መጨረሻ ላይ ፈቱታሉ ልቀቁታሉ የሚያጅብ ነው ሲለቁት እዝነታቸውን አየ የኢስላምን ፍትሃዊነት አየና ወጣ ብሎ አሽሃዱ አላ لا ኢላላህ ወአነ الله ረሱሉላህ ብሎ እስልምናን ተቀበለ ካፊር ነበር እና የዛን ቀን ነብዩ አለይሂ ሰላቱ ወሰለም አዘውታል እንደማስለመ በሰለመ ሰዓት አመረ ነው የሚያሽ ወአመረሁ ነው የሚለው ነብዩ ሰለላሁ ዐለይሂ ወሰለም አተሲለ እንዲታጠብ አዘውታል አሁንም እስልምና መቀበል እንዲታጠብ ያደርጋል ሰውየው መታጠብ አለበት የነበረበትን ህይወት ቀይሮ ወደ እስላም እየገባ ስለሆነ አሽሃዱ አላ ኢላሃ ኢላላህ ወአና ሙሐመድ ረሱላህ ከማለቱ ጋራ ገራው መታጠብ ይጠበቅበታል ነው ስለዚህ የሰለመ ሰው ገራው መታጠብ የሚተው ፍቃዎች ከዚህ ወስደው ነው ረዋሁ አብዱር አብዱረዛቅ የተባለ ሙሐዲስ ነው ዘግቦታል واصله ፍሬ ሐሳቡ የዚህ ሐዲስ ፍሬ ሐሳብ ሙተፈቁን عليه እና ሙስሊም ማምተው ከዘገቡት ሐዲስ ውስጥ የሚገኝ ነው አሁን እዚህ ጋር መታጠብን ግዴታ ከሚያደርጉ መካከል አንዱ እስልምና መቀበል ነው ነው የሚያሳየው ስለዚህ መታጠቡ ደግሞ ዋጅብ ነውን ያሳያል ጀና ማን ነው ክርስቲያን ሆኖ ባለበት ሰዓት ጀናባ የሚሆንም አይሆንም ከሰለመ መታጠብ አለበት ነው የሚያሳየው ለምን ነው ለሚለው በሰለመበት ሰዓት ይታጠብ የተባለው ለምን ይመስላችኋል ብዙን ጊዜ ስንት ጊዜ ከመታጠብ አንዴ መጠመቅ ይላል ክርስቲያኖች <clears throat> በየጊዜው ከመታጠብ አንዴ መጠመቅ እያሉ የሚሉት ነገር አላቸው መጠመቁ ትጥበትን ያስቀራል የሚመስላቸው ማለት ነው ስለዚህ ዘላታቸውን ገላቸውን ሳይታጠቡ ከርፍተው ይኖራሉ ማለት ነው ስለዚህ አብዛኛው ክርስቲያን አንዳንድ እንኳን ቢኖርም አብዛኛው ክርስቲያኑ ያለመታጠብ ጀናባም ሆነ አልሆነም አለመታጠብ ባህሪያቸው ስለሆነ ምናልባት ያን ነገር አብሮ እንዲያስወግደው ተፈልጎ ነው ይታጠብ የተባለው የሚለውን ነገር ያስቀምጣሉ አንል ካፊረ لا غالبا من جنابه ስለዚህ فوقمت المظنه مقام الحقيقه كالنوم እንቅልፍ የወሰደው ሰው ውዶ እንኳ ቢኖረው ያው እንቅፍ በወሰደበት በሰዓት የወጣው ነገር ሊኖር ስለሚችል ውዱ ያድርግ እንደምንለው ካፊር ሆኖ የቆየውም ሰው በሚሰልምበት ሰዓት አብዛይ ጀናባ ሆኖ የመቆየት ባህር ስለሚኖራቸው ለዛ ነው የታጠቡ የተባለው ነው እንደገና ተጨማሪ ግራውን ከመታጠብ ባሻገር ጸጉሩን ይላጭ ይላሉ ልብሱንም ይጠብ ይላሉ ልብሱን ያው ሽንት እንኳን በደንብ የማያዳርቁ ሰዎች ናቸው ሊነጀስ ስለሚችል ልብሱንም ይጠበው ነው ለዚህ ማስረጃ አልቂ አንከ ሻዕር الكفر ብለውታል ይላል በሰለመበት ሰዓት አንድ ሱሐቢ የክህደት በክፍረት የነበረውን ጸጉርህን ወደ ጣለው ብለውታል የሚል ነገርም ያመጣሉ አላጃር የሰለመ ሰው ግራው ይታጠብ የሚለው ሷሂህ ሐዲስም አለ ይሄም ሐዲስ ሷሂህ ነው በነገራችን ላይ ሷሂህ ነው እሺ وعن أبي وعن أبي أبي سعيد رضي الله عنه أن رسول الله صلى الله عليه وسلم قال غسل الجمعة واجب على كل محتلم أخرجه سبعة طيب وعن ابي سعيد الخدري ابو سعيد الخدري كتباله صحابي رضي الله عنه سرعوا لنا تزجبنا ان رسول الله صلى الله عليه وسلم قال يا الله ملكتني የሚቀጥለውን ተናግረዋል غسل يوم الجمعه የጁሙዓ ቀን መታጠብ ዋጅቡን ግዴታ ነው على كل محتلم ማለት محتلم ማለት በህልሙ ወንድም ከሴት ጋር ሴትም ከወንድ ጋር የተገናኘች በመሰለው በመሰላቱ ላይ ሁሉ ማለት ነው እዚህ ጋር የተፈለገው ምንድነው አሁን ጀናባ መሆናቸው አይደለም አላኩል ሙህተል ማለት አቅመ አዳም አቅመ ህዋን የደረሱ ለማለት ነው አንድ ጊዜ ከወንድ ጋር የተገናኘች ከመሰላት ከህፃን ተነሳ አድጋ ማለት ነው አቅመ ህዋን ደረሰች ይባላል ወንዱም እንደዛው ካየ አቅመ አዳም ደርሷል ይባላል ስለዚህ አቅመ አዳም የደረሰ ሁሉ በሳምንት አንድ ቀን ጁማ መታጠብ ግደታ ይሆናል ነው አخرجه ሰባቱ ሰባቱም ዘግበውታል ኩቱበ ሲታና ኢማሙ አህመድን ጨምሮ ማለት ነው ሰባተኛ የጁማ ቀን መታጠብ ዋጅብ ለነማን ዋጅብነቱ ጁማ አለወጀበባቸው ሰዎች አሉ በሁሉም ላይ አዎ በሁሉም የሚያሳየው ሌላ ሐዲስ ደግሞ አለ ገላውን ሳይታጠብ የመጣ ሱሐቢ ነበር እየተናገር ተቀብለውታል እንደሁም እሳቸው ውዷ ገላው የታጠበ ሰው እሰየው በጣም ያማረ ነው እንዲሁም ዝም ብሎ ውዷው ከመጣም ተቀባይታለው የሚል ሐዲስ አለ ያ ደግሞ መታጠብ ግድታ እንዳልሆነ ያሳያል ስለዚህ ጀም ሁለቱን ተቃራኒ መሰሉ ሐዲስን ሲያስማሙት ምናሉ ሰውነቱ የሚከረፋ ሰው ወይም ወደ ስራ ወጣ ብሎ ሰውነት የከረፋ ሰው ወይ ከመንገድ የመጣ ሰው ገላው መታጠብ ግዴታ ነው ግዴታ ነው አሉ አሁን ገላውን ታጥቦ በንጹህ ያለ ሰው ከሆነ ለምሳሌ ከፈጅር ቀደም ብሎ ታጠበ ከዛ በኋላ አልተኛም ንጹህ ነው ሰውየው ነገር ግን ከፈጀረ በኋላ መታጠቡ እንደስና ይታያል ማለት ነው ሰውነት የቆሸ ከሆነ ግን መታጠቡ አሁንም ግዴታ ነው ነው ስለዚህ ሴቶች ጁሙአ የለባችሁም የጁማ ቀን ግድ መታጠብ አይጥባችሁም ለራሳችሁ ንጽህና አስፈላጊ ሆኖ ካልተገኘ በስተቀር ማለት ነው አሁን ጁማ ለወጀባቸው ሰዎች ነው ተብሏል ይሄን ያሉ እና ብዙ የሚያመለክቱ ሀዲሶች አሉ እንግዲህ በዙሪያ ላይ ዋጅብ ነው አይደለም አለመሆን የሚያመለክቱም አሉ ይሄ በግልጽ የሚያሳየው እዚህ ጋር ግን እንዳትሸወዱ አላ ኩሊ ሙህተሊም ማለት አሁን ጀናባ የሆነች የሆነ ባሽ እንዳትረጉሙት ጀናባ ሆኖ የሚያቅለ ማለት ነው ጀናባ ሆና የምታያቅ ማለት ነው ተፈለገው አንዳንዶች ይህን ሐዲስ አረበኛን ብቻ ያነበቡ ሰዎች ከሸኽ ላይ ያልቀሩ ማለት ነው ወስሉ يوم الجمعه የጁሙአ ቀን መታጠብ ዋጅቡን ግዴታ ነው አላ ኩል ሙህተሊሚን በተቀባጀረ ወይም ደግሞ በህልሙ ከሴት ጋር የተገናኘ የመሰለው ሁሉ ሰው የጁሙአ ቀን መታጠብ ግዴታ ነው ሲለው ሀ ቅዳሜስ ቢሆን የሚሉ አሉ ሮብስ ቢሆን መታጠብ ሙህተሊምማ ከሆነ ለምን ይቀርበታል የሚሉ አሉ ለምን አሁን ኢህቲላም የሆነ እየመሰላቸው ማለት ነው ሆኖ የሚያቅ ማለት ነው የተፈለገው አሁን የሆነ ማለት አይደለም ሌላ ደግሞ لا يقبل الله صلاه حائد الا بالخمار من حديث አላሁንም ወራባ ላይ ወራባ ያየች ሴት ያለ ሻርብ ራሷን ሳትሸፍን መስገድ አትችልም የሚል ሐዲስ አለ ብትሸፈንስ ወራ ባካይሽ መስገድ መች ይላታል ብሎ የሚሞክሩ ሰዎች አሉ እዛ የተፈለገው አሁን ወራ ባያይሽ ማለት አይታ የምታቅለ ማለት ነው እንጂ አሁን ይመች ማለት አይደለም አሁንማ ከሆነች መስገድም የለባትም ማስለ አዎ ግን ሷልም የተፈለገው ስለዚህ አንዳንድ ቅራቶች ከሸህ መወሰድ ያለባቸው የሚለው እንዱ እንዳያብጠረጥሩት ነው የጁሙአ ቀን እንደምታውቁት ትልቅ ቀን ነው አደም የተፈጠረው ጁሙአ ቀን ነው ቂያም ቀን የሚከሰተው ጁሙአ ቀን ነው خير يوم طلعت عليه الشمس يوم الجمعه ተብሏል ሙስሊም በዘገቡት ሐዲስ እንደዚህ ያለውን የሳምንታዊ ኢዳችንን በንጽህና ማሳለፍ እንዳለብን ነው የሚያሳየው ማለት ነው ባይሆን ይሄ ሐዲስ ዋጅብ መሆኑን የሚያመለክተው ነገር ጅምሁር ዑለማ ተወዳጅ ነው የሚለውን ወስደዋል ይሄን ሊሉ የቻሉበት اذا جاء احدكم الجمعه فليغتسل የሚለው ቢኖር እንኳ አላ ኩሊ ሙህተም የሚለው ቢኖር እንኳ ሌላ ቦታ ላይ ታጥቦ የመጣ ሰው እሰየው እንዲሁ ዳጎ የመጣም ሰውዬ ችግር የለውም ላበሰቢህ የሚል ነገር ስላለ ከዋጅብነት ወደ استحباب ወደ ተወዳጅነት ያመጣዋል የሚሉ አሉ አንዳንዶቹ አይ ዋጅብ ያሉት ሰውነቱ ከረፋውና ለቆሸሸው አሁንም ዋጅብ ነው ንጹህ ለሆነው ሱና ነው ብለው በዚህ አስማምተዋል ብያለሁኝ እዚህ በቃና ኢንሻአላሁ ተዓላ ጥያቄ ካለ ብቻ ልቀበላችሁ